الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين سيدنا وإمامنا <clears throat> وقدوتنا محمد وعلى آله وصحبه ومن تبعه بإحسان إلى يوم الدين السلام عليكم ورحمة الله وبركاته كتاب الجنائز አዲስ ነው የምንጀምረው ኪታቡ አልጀናኢዝ ጀናዛን የተመለከተ እናያለን ስለ ጀናዛ ስለ ጀናኢዝ ጀናኢዝ የሚለው የጀናዛ plural ነው ወይንም የጂናዛ ጀናዛ ጀ ቢፈትህም ጂን ጀናዛ ወይንም ቢከስል ጂን ጂናዛ singular ኦቹ ማለት ነው። ጀናዛ ጂናዛ የነዚህ plural ነው። والكسر أفصح። ጂናዛ የሚለው أفصح ነው። ጂናዛ singular ኡ ማለት ነው። اسم للميت وهو على السرير የመይቱ ወይንም የአስከሬኑ ስም ነው። አልጋው ላይ ይሁን አልጋው ላይ ሆኖ አስከሬኑ ጂናዛ ይባላል። ወቂለ ብልፈት ወይም ጀናዛ የሞተ ማለት ነው። ጀናዛ የሞተ ለማለት ነው። ጂናዛ የሞተው አልጋ ላይ ሆኖ እንደዛ አድርገውታል። ወይም ደግሞ ቢልከስር አሰሪሩ ወአለይህ ልመይት ያው ነው። ጂናዛ አካል የአልጋው ስም ነው። ميت ላዩ ላይ ያለበት ማለት ነው። ቅድም የሞተው አካል ስም ነው። አልጋ ላይ ሆኖ አሁን ደግሞ የአልጋው ስም ነው ላዩ ላይ አስክሬን ያለበት ስለዚህ ወቂለ بالعكس በአክስም አለ በተገላቢጦሽ ማለት ነው ወኢነማ አውረደ ኪታብ الجنائز بعد كتاب الصلاه ከሶላት በመቀጠል እዚህ ቦታ ያመጣው ከዘካ ከጾም በኋላ ያላመጣው ከሶላት ቀጥሎ ያመጣው ከሶላት ጋር ግንኙነት ስላለ ስለሚሰገድ ሶላትን አስተጋገርን የተመለከተ ነገር ስላለ ነው እዚህ ያገናኛቸው ለማንኛውም وعن ابي هريره رضي الله تعالى عنه قال ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም እንትን ሞት የሚባለው ነገር ነብዩ አለይሂ ሰላቱ ወሰላም ምን ይላሉ? አክፊሩ አብዙ ዚክረ ማስታወስን አብሱ አብዙ ሀዚመ ለዛት ጣፋጭ ቆራጭ የሆነውን አልመውት እሱም ደግሞ ሞት ነው ይላሉ ነብዩ አለይሂ ሰላቱ ወሰላም። አክፊሩ በጣም አብዙ፣ በተደጋጋሚ አውሱ ዚክረ ማውሳትን አብዙ ሀዚመ ለዛት ጣፋጭ ቆራጩን ይላሉ። የዱንያን ጣዕም ቆራጭ የሆነውን ከሚወዱት የሚለየውን ከቤተሰብ የሚነጥለውን ከዱንያ ከጥሩ ህይወት የሚነጥለውን ሞትን አስታውሱ ይላሉ ነብዩ አለይሂ ሰላቱ ወሰላም። እሱም ሞት ነው። ሀዲም ለዛ ሀዲምም አለ በዳል ማለት ነው። ሀዚም ቃጢዕ ቆራጭ ሲሆን ሀዲም ማለት ደግሞ አውዳሚ፣ አጥፊ፣ አፍራሽ ማለት ነው። እሱን አስታውሱ አሉ። እሱም ሞት ነው። ሞት ነፍስ ተኽሩጅ ሚነል ጀሰድ ከጀሰድ ትወጣለች እንጂ ወላ ተፍና ጭራሽ አትጠፋም። ኢንቲቃል ነው የሚሉት ከሆነ ዓለም ወደ ሌላ ዓለም መሸጋገር ነው እንጂ የሚባለው ጭራሽ መጥፋት ማለት አይደለም። እኛ ሞት ሞት ማለት መጥፋት ማለት አይደለም። ወይም ነፍስ ጭራሽ ትጠፋለች ማለት አይደለም። ወላኪን ኢንቲቃሉ ምን ዓለምን ኢላ ዓለምን አኸር ከሆነ ዓለም ወደ ሌላ ዓለም መሸጋገር ማለት ነው። ከቀፏ ወይንም ከለበሰችው ልብስ ልብሷን ቆዳዋን ትታው ትሄዳለች ማለት ነው እንጂ ጭራሽ መጥፋት ማለት አይደለም። የሰው ልጅ መውት ረዋሁ ትርሚዚይ ወነሳኢ ወሰሐብ ብን ሒባን እብነ ሒባን ሐዲሱን ሶሒህ ነው ብሏል። ትርሚዚይና ነሳኢ ዘግበውታል። ስለዚህ አውሱት ብለዋል። ሞትን ሞትን በብዛት ማስታወስ አንደኛ إلى تقوى الله አላህን እንድንፈራ ይጋብዛል። ሁለተኛ አመላችን ወይም ምኞታችን ወደፊት የምናደርገው የምናወጣው ፕላን ላይ ትንሽ ምን ይኖረናል? gap እንዲኖረን ያደርጋል። ወደ ኋላ እንድናደርግ ዱንያ ላይ ትንቅንቅ እንዳንፈጥር ያደርጋል። ሙሉ ያለንን አቋም ሁሉ ጉልበታችንን ሁሉ ለዱንያ እንዳንጠቀመው ለዱንያ ብቻ እንዳንጠቀመው ያደርገናል። ተስፋችንን ወደ አላህ ተቅዋ አላህን ወደ መፍራት ዱንያ ላይ ያለንን ሀላቃ እንድንቀንስ የተለያየ ነገር ጥቅም አለው። إكثار هذه من اللذات منته وعن أنس رضي الله تعالى عنه قال قال رسول الله صلى الله عليه وسلم يا الله ملاكتنيا عندي هلال لا يتمنين እንዳይመኝ አሐዱኩም አንዳችሁ እንዳይመኝ ብለዋል አልመውተ ሞትን እንዳይመኝ ሊዱርን ለጉዳት ብሎ ነዘለቢ ለደረሰበት ጉዳት ወይም ስቃይ ብሎ ሞትን እንዳይመኝ አሉ ፈኢን ካነ ላቡደ የማይቀር ከሆነ ሙተመኒየን ከመመኘት የማይቆጠብና የማይቀር ከሆነ ፈሊቁል ይችን ዱዓ ያድርግ ብለው ሞትን መመኘት ክልክል ነው። ኧረ ዛሬ በሞትኩት ምነው ዛሬ እንትን ባልኩት ምነው እንደዚህ ባልኩት لا يتمنين أحدكم الموت ሞትን እንዳይመኝ لضر ለጉዳት نزل به ለደረሰበት ጉዳት فإن كان لا بد የማይቀር ከሆነ متمنيا ከመመኘት የማይቀር ከሆነ ግን فليقل ይችን አማራጭ ይበል ብለዋል ነብዩ عليه الصلاة والسلام። ምን اللهم أحيني ما كانت خيرا لي وتوفني ما كانت الوفاة خيرا لي ሲሉ ዱዓ ያድርግ ብለዋል ነቢዩ عليه الصلاة والسلام። اللهم ጌታዬ ሆይ أحيني በህይወት አቆየኝ አኑረኝ ማካነት ልሐያቱ ህይወት ለኔ እስከሆነች ድረስ ኸይረን ሊ ለኔ ህይወት ጥሩ እስከሆነ ድረስ አቆየኝ። ወተወፈኒ ግደለኝ ውሰደኝ ማካነት ልወፋቱ ሞት ኸይረን ሊ ለኔ የተሻለ ከሆነ ብሎ ዱዓ ያድርግ ብለዋል። ማካነት ልሐያቱ ኸይረን ሊ ህይወት ለኔ ጥሩ እስከሆነች ድረስ አቆየኝ። በተውሂድ የምኖር ከሆነ በዒባዳ የምኖር ከሆነ በዲኔ ላይ ፊትና የማይመጣብኝ ከሆነ አኑረኝ፣ አለበለዚያ ግን ውሰደኝ። የኔ መኖር ጉዳት የሚያመጣ ከሆነ መሞቴ የተሻለ ከሆነ ይችን ዱዓ ያድርግ ብለዋል። ሐዲሱ ሙተፈቅ ዐለይህ ነው። والحديث دليل على كراهة تمني الموت جزاء عن مشاق الدنيا ዱንያ ላይ በደረሰበት ችግር አንድ ሰው ሞትን መመኘት ክልክል ነው። ሐራሃ ሐራ ነው፣ በጣም ይጠላል። ሐራም ባይሆንም እንኳ ማለት ነው። ለአንሁ የንቢኡ አን አደም ሪባ ቢልቀባ ቀባ ቀደርን ሰውየው አልወደደም ማለት ነው። የአላህን ውሳኔ ጥሩ ነው ለኔ ብሎ አልተቀበለም ማለት ነው። ምን ነው በሞትኩት ዛሬ ማለት አማ ኢዛ ተመና ለሸሃዳ አው ለኸውፊል ፊትና ወይ በዲኑ ላይ ፊትና ፈርቶ ወይ ለሸሃዳ ብሎ አላህ እንደው ሞት ግጠመኝ እዚህ ቦታ ላይ ካለ ጂሃድ ላይ ማሻአላ ችግር የለም። ይሄ ችግር የለም። የዲን ፈላከራ ሀይተረው ይሄ አይጠላም። በዲን መሞት አይጠላም ማለት ነው። መመኘት ግልጽ ነው። አለማለት ግን ፈኢን ካለ ላቡድ መጀመሪያ እዚህ ውስጥ መግባት የለበትም። በቃ هذا قضاء الله وقدره አላህ ያለው ሆነ አላህ የወሰነው ነገር ተረጋገጠ በቃ መባ ይሙሪል ቀባ የቀባ ቀደርን መራራ ወዶ መቀበል ወዶ ባይቀበል እንኳ መጽናት ወዶ መቀበል ያስቸግራል። ያ የአሪፍ የታላላቅ ሰዎችና የነብያቶች ባህሪ የአላህ ወዳጆች ባህሪ ነው። መራራን የቀባ ቀደርን መራራ ጥርስን ክስ አድርጎ ወዶ መቀበል ፈገግ ማለት አልሐምዱሊላህ እንኳንም ሆነ ለኔ ጥሩ ቢሆን ይሄ ነገር ብለው የሚሉት አላላቆቹ ናቸው። እየደረሰበት እያንቀጠቀጠው ጨክኖ መቀበል ደግሞ ሷቢር ነው። ከሷቢር ሙዕራዶች ይቀደማሉ። ባይሆን ሁለቱ ቢሙር ልቀባ መውደድ ታላቅ ደረጃ ነው። እሱ ዋናው ትልቁ ማዕረግ ነው። ከዛ ካነሰ ደግሞ መጽናት ከዛ ደግሞ ዝቅ ካለ መቆጣጠር ካቃተው እሱ መሞት ነበረብኝ ይህንን ነገር ከማይታ ከሚል ይልቅ ምን ማለት አለበት? እቺን ዱዓ አማራጭ ማድረግ አደጋ ሲደርስበት የሰው ልጅ ወይ ችግር፣ የዱንያ እጥረት፣ የተለያየ ነገር ሲደርስበት ሞትን ይመኛል። ሞትን በደረቁ መመኘት ሳይሆን ድንጋር ያለ ፊትና ወይንም በዱንያ ላይ ያለ ፍትና ከመጣ የዱንያ ችግር ከደረሰበት የኔ ህይወት ለኔ ጥቅም እስካለው ድረስ አቆየኝ፣ የኔ ሞት ከተሻለ ደግሞ ግደለኝ ብሎ ዱዓ ማድረግ ይችላል። ጌታውን ነው ተግባባ ማን ቡረይደተ ረዲየላሁ ተዓላ አንሁ አን ነብይ ሰለላሁ ዐለይሂ ወሰለም ቃል ነብዩ ዐለይሂ ሰላቱ ወሰላም እንዲህ ብለዋል አለ ሙእሚኑ አማኝ አሉ ሙእሚን የሞቱ ይሞታል የአረቂል ጀዲል በግንባሩ ላይ በሚፈሰው ላብ ይሞታል አሉ ነብዩ ዐለይሂ ሰላቱ ወሰላም የአረቂል ጀዲል አረቅ ማለት ላብ ማለት ነው ግንባሩን እያላበው ይሞታል አሉ ነብዩ ዐለይሂ ሰላቱ ወሰላም አማኝ ምን ለማለት ተፈልጎ ነው? ይሄ ብዙ አይነት ትርጉም ይኖረዋል። የአረቂል ገቢን ይሞታል ማለት አንድ ሰከረተል መውት አረ መውት ይበዛበታል ማለት ነው። ጣም ይበዛበታል፣ ይሰቃያል። ለምን ከእንትን ተንቂህ ሊያደርገው አላህ ሊያጠራው ካለፈው ወንጀሉ አላህ ሊያበጥሩ ሊያጠራው ስለፈለገ ነው። ያንን ወንጀሉን እያራገፈለት ነው ማለት ነው። ሰከረተል መውት ሲጠናበት አንድ ሰው ሁለት አይነት ሰክረተል መውት አለ። የካዳኖች አለ፣ የመጥፎ ሰዎች ሰክረተል መውት አለ፣ የሷሊሆች ሰክረተል መውት አለ። ሰከራተል መውት አለ አይደል? ሰከራተል መውት የሞት ስካር ማለት ነው። በታላላቅ ሰዎች ላይ ሰከራተል መውት ስካሩ በጣም ከጠናባቸው ያለውን ነገር ያለችዋን ወንጀል እያራገፈላቸው ነው አላህ። ለመጥፎ ሰዎች ደግሞ ሰከራተል መውት እንትን ካለ ቅጣት ነው የሚሆነው እዛው ቅጣት ነው። ስለዚህ ሙእሚን ቢአረቅል ጀቢን ይሞታል ማለት አንድ ሐላል እየፈለገ ይሞታል ማለት ነው። ላቡ ጠብ እያለ እየሰራ ሐላል እየፈለገ ሪባ ሳያጠራቅም ሐላሏን እየተጠቀመ እየለፋ ይሞታል። በጣም አቅረብ እንትን የሚሆኑት ከነጋዴ እንትን ገበሬ የሚያገኙት ጥቂት ነው። የሚሰሩት ግን በጣም ብዙ ነገር አለ። አሁን ካልቀላቀሉበት ወላሂ ቢአረቂል ጀሊል ይሞታል። ዒባዳ ላይ ከጠነከሩ አክሰሩ በቃ ወደ ሐላልነት የቀረበ ነገር ይሰራሉ ብዛት። እንግዲህ ዓለም ውስጥ የገባ ሰው ግን ሱብሃንአላህ በጣም ብዙ ነገር አለ። ሪባ ጋር ሪባ ጋር እጅ የማይነካካ አካል የለም። ከሪባ ጋር የማይነካካ የለም። ማንኛውም በተለይ አሁን ሲወጣ የራሱ ኮንትራክተር ምናምን ምናምን በሚሆንበት ሰዓት በሚኮንበት ሰዓት የሚመጣ በላ ሱብሃንአላህ ስምልቅልቅ ያለ ዓለም ይሄ ጥንቃቄ ማድረግ ነው። አልሙእሚኑ ሙእሚን የሞቱ ይያዛል አይደል እ ኢንጂነሪንግ ከዚህ ጋር ይያዛል። በጣም ከሌላ ጋር እንደው አላቃለሁ መጨረሻ ላይ እየሰሩ ነው ሞተ ማሻአላ ቃል አልሙእሚኑ አማን የሞቱ ይሞታል ቢዓረቂል ጀቢሊ እ ምንድን ያልኳችሁ ግንባሩን እያላበው ይሞታል እያላበው ይሞታል ምን ለማለት ተፈልጎ ነው አንድ ምንድን ያልኳችሁ ሐላል እየሰራ እየለፋ ላቡ ጠብ እስከሚል እየሰራ ይሞታል በሐላል ላይ ማለት ነው። ሁለት ምንድን ያልኳችሁ ሰክረተል መውት ይበዛበታል ይጠናበታል ማለት ነው። ሰክረተል መውት በጣም ይጠናበታል ማለት ነው። አላህ ከወንጀሉ ሊያጸዳውና ሊያጠራው ስለፈለገ ሙእሚን እንደዛ ነው ማለት እንደውም አኢሻ እንድትላለች ሐضرቱ መውታ አቢ አባቴ ሲሞት ቦታው ላይ ነበርኩ አለች አቡበክር ስድቅ ወካን የቁል እነ ሊልመውት ለሰከራት እነ ሊልመውት ለሰከራት ይመስላል አቡበክር ስድቅ ማለት ነው። ነቢዩ عليه الصلاة والسلام ሲሞቱ ፎጣቸውን ወያስነኩና እዚህ ላይ አንድ ጊዜ ግልጥ ሌላ ጊዜ ሽፍን እያደረጉ በጣም ጨንቋቸው ምን ይሉ ነበር? እነ ሊልመውት ለሰከራት ይሉ ነበር እሳቸው ነቢዩ عليه الصلاة والسلام በጣም ሲያንቀጠቀጣቸው ማለት ነው። ማፊቱ ታረሙ المؤمن ሙእሚን የሞቱ ፊ ጀቢን ግንባሩን እያላበው ሰውነቱን እያላበው ግንባሩን እያላበው ይሞታል አለ። አንድ ሐላል እየፈለገ እየለፋ ይሞታል ማለት ነው። በጾም ጠንክሮ፣ በሶላት ጠንክሮ፣ በአካመ ሸራኤ ላይ ጠንክሮ በዛው ላይ ይሞታል ማለት ነው። እየሰገደ ላቡ ጠብ እያለ እየጾመ ሐጁን እያደረገ ኸይራትን እየሰራ ሐላል እየፈለገ ይህ ሁሉ ልፋት ላብ ጠብ ነው የሚያደርገው ላብ ያመጣል ስራው ያን እያደረገ ይሞታል ማለት ነው። ወይም ደግሞ ጣረ ሞት ይጠነከርበታል ማለት ነው። ሁለቱም ለማንኛውም ውዳሴ ነው፣ ጥፋት አይደለም። የአረቀል ጀቢን እያላበው ይሞታል ማለት ነው። ተግባብተናል። وعن ابي سعيد رضي الله تعالى عنه عنهما قال قال رسول الله صلى الله عليه وسلم يا الله ምን ይላሉ ለቄኑ መውታኩም ሊሞት የቀረበውን ሰው ተልቂን አድርጉት ይላሉ لا اله الا الله የሚለውን ንገሩት ይላሉ ነብዩ አለይሂ ሰላቱ ወሰላም። ተልቂን ለቂኑ ማለት አይዘክሩ አስታውሱት ማለት ነው። አስታውሱት አረመውት ላይ ያለውን ሰው ላኢላሃ ኢላላህ ትላለህ ከጎኑ አንተ እዛ ያችን እየሰማ ይላል። የማይናገር ቢሆን እንኳ በልቡ ሊለው ይችላል። ላኢላሃ ኢላላህ ትላለህ አጠገብ لأن النبي صلى الله عليه وسلم قال من كان آخر كلامه لا إله إلا الله دخل الجنة የሚል የነብዩ አለይሂ ሰላቱ ሰላም ንግግር ሐዲስ ስላለ ሌላ ነገር እየሰራ ከሆነ ሶላት እየሰገደ ከሆነ ላኢላሀ ኢለላህ ተንፈዑ እና ለቂኑ መውታኩም መውታኩም ማለት እሞተው አካል ላይ ለማለት አይደለም እዚህ የተፈለገው አይን መን ሐደረሁል መውቱ ሞት ለመጣበትና ቃረ መውት ላይ ላለ ሰው ምን በሉት አስታውሱት ላኢላሀ ኢለላህ የሚለውን ቃል ይላሉ ነብዩ አለይሂ ሰላቱ ወሰላም ረዋሁ ሙስሊም ወልአርባዓቱ ሙስሊምና ሌሎች ዘግበውታል ጀመዑ መይት ወልሙራዱ ቢሂ መንሁ ፊ ሲያቅል መውት ከሞት ጣረ መውት ላይ ያለ አካል ለማለት ነው። አጠገቡ ነው መናገር ያለበት። ላ አየእሙረሁ ቢቀውሊሃ ቁል ላ ኢላሃ ኢለላህ አይባልም። ቁል በል በል እየተባለ አይባልም። እሱን እንትን ውስጥ ማስገባት ተዝኪር ብቻ ነው ተልቄ ተዝኪር ብቻ ነው። ዝም ብሎ ማስታወስ። አጠገቡ ሆነ አንተ ላኢላሃ ኢለላህ ትለዋለህ። በቃ የሚናገር ከሆነ ይናገራል፣ የማይናገር ከሆነ በልቡ የሚለው ይችላል። እሱን ብቻ ማለት ነው። አለበለዚያ ላኢላሃ ኢላላህ በል እያሉ አይታዘዙም። ተግባባን። ወአማ ቂል እብን የሳሪን ወአማ ቂል እብን የሳሪን ረዲየላሁ ተዓላ አንህ ቃለ መውት ላይ መግባት አለበት ሰውየው። አንዳንድ ጊዜ በጣም እንትን ውስጥ እኮ ይገባሉ። ላኢላሃ ኢለላህ በል ምናምን ነገር ካሏቸው ትንሽ የሆነ ጠንካራ እንትኑ በሽታው በጣም ካልገፋና ካልጠነከረባቸው ተስፋ ማስቆረጥ ምናምን ነገር እንዳንዳ ዝም ብሎ ወባ የያዘውን ታይፎይድ የያዘውን ሄደ ላይ እንዳትሉ وعن معقل بن يسار رضي الله تعالى عنه أن النبي صلى الله عليه وسلم قال يا الله መላእክተኛ እንዲህ ይላሉ እቅረኡ ማዕቅል ብን የሳር ማን ነው? ማዕቅል የሚባለው ሰውዬ ሰሐብይን ሚን ሙዘይና የሙዘይና ጎሳ የሆነ ሰሐብይ ነው። አስለመ ቀብለል ሁደይቢያ ከሁዴቢያ ስምምነት በፊት ነው እስላምን የተቀበለው። ሁዴቢያ በስንተኛው ዓመት ነበር የሁዴቢያ ስምምነት የሚባለው? በስድስተኛው ዓመተ ሂጅራ ነበር። ከዛም በፊት ነው እስላምን የተቀበለው። شهد بيعة الرضوان بيعة الرضوان ላይ ተሳትፏል። ينسب إليه ወደሱ ይሰየማል። نهر البصرة ባዝራ ላይ ያለው ሐይቅ ማለት ነው። ሐይቅ نهر ማለት ነው። ጅረት ፈሳሽ ጅረት ጅረት ነው። نهر ጅረት ነው። ባህር ከሆነ ነው እንትን የምትለው حفره بأمر عمر በዑመር ትእዛዝ አማካኝነት ይሄ ሰውዬ ነው እንዲቆፈር ያደረገው። እንትን አድርጎ ማለት ነው። የሆነ ወንዝ ነገር ፈጥረዋል። ቆፍሮት በዛ የተወሰነ ጎርፍ ጀመረ። ትልቅ ወንዝ ሆነ። ጅረት ነህር ነህሩ ማዕቂል በመባል ይታወቃል። የማዕቂል ወንዝ በመባል ይታወቃል። ወንዙ ከዛም በኋላ ይሄ ሰሐቢይ ማለት ነው። በሱ ስም ስለተቆፈረ ነው ዑመር አዞት አንተ ቁፋሮውን ምራ ብሎት ወፊ አምሳሊህም እንደውም አንድ ምሳሌ አለ። በዚህ ሰውዬ ምሳሌ ይደረጋል። ምን ይባላል መሰላችሁ? ኢዛ ጃአ ነህሩላህ በጦለ ነህሩ ማዕቂል የሚባል አባባል አላቸው። የአላህ ጅረት ከመጣ የማዕቂል ጅረት ይጠፋል ይላል። ይሄ ማለት ምን ምን ማለት ነበር? እንደዚህ አይነት ምሳሌ አለ እ አዎ ማንኛውም አንተ ዝም ብለህ የሆነ ነገር ሲመጣ ለምሳሌ አንድ ትንሽ ስታቅ ቁጭ ብሎ ትልቅ ታላቁ ሙፍቲ ከመጡ ምን ይባላል? <laughs> ኢዛ ጃአ ነህሩላህ በጦለ ነህሩ ማዕቱን ይባላል። ለምሳሌ አንድ ነገር እኮ አለ በጣም የሆነ ትልቅ የሆነ ምና በጣም ትልቅ ምን አባይን ያላየ ምን ምንለዋለን? አባይን ያላየ እንጫ መሰግናል የምንለው ነገር አለ አይደል? ወይም ደግሞ አለ ኢዛ ጃአ አልማኡ በጦለ ተየሙሙ ይባላል። ለማንኛውም ነገር ምሳሌ አነጋገር እኮ ማለት ነው። አረቦች የሚሉት ምሳሌ አነጋገር ውሃ ከመጣ ተይሙም ተበላሽ። ዋናው ምን ስለሆነ ውሃ ስለሆነ ማለት ነው። ተይሙም ታናሽ አይቆም። ስለዚህ ምን ይባላል ይሄ ሰውዬ? ኢዛ ጃአ ነህሩላህ የአላህ ወንዝ የአላህ ጅረት ከመጣ በጦለ ነህሩ ማዕኪል የማዕኪል ጅረት ያልቅለታል ይላሉ። ይሄ ምሳሌያዊ አባባል ተደርጎ ቀርቷል ይላሉ። በሙዓዊያ ዘመን ነው የሞተው በስልሳኛው ዓመተ ሂጅራ ጥለ ሲውላይት የዚድ ዘመን ነው የሞተው ይባላል። ሰሐቢይ ነው። ለማንኛውም ምን ይለናል? ሰሐቢይ አንነ ሰለላሁ ዐለይሂ ወሰለም ቃል የአላህ መላእክተኛ እንዲህ ብለዋል አለ እቅራኡ አላ መውታኩም በሞተ ወይንም ሊሞት በቀረበው አካል ላይ ቅሩ ያሲን ሱረቱ ያሲንን ቅሩለት ብለዋል ነብዩ አለይሂ ሰላቱ ወሰላም። ረዋሁ አቡ ዳውድ ወነሳኢ ወሰሐሁ እብኑ ሒባን እብኑ ሒባን ሐዲሱን ሶሒህ ነው ብለዋል። አቡ ዳውድና ነሳኢ ዘግበውታል። አላ መውታኩም ማለት በሞተ አካል ላይ ቅሩ ማለት አይደለም። ሊሞት በቀረበው አካል ላይ ቅሩለት ማለት ነው። ሱረቱ ያሲንን ቅሩለት። ጣረ ሞት ላይ ላለ ሰው ሱረቱ ያሲን ይቀራለታል። ለምን ተዝኪር አለ ውስጡ የሚገባው ከሆነ ውስጡ በጣም ብዙ መልእክት አለ። አንድ ሁለተኛ ተስሂል ለኹሩጅ ሩህ ነፍሱ እንድትወጣ ያግራራለታል ብለዋል። ይሄ ሱራ ሲቀራ ነፍሱ በቀላል እንድትወጣ ይረዳዋል እንጂ በሞተው ከሞተ በኋላ ባለው አለ አወለን الحديث ضعيف ومن العلماء من صححه ወሚን አልዑለማ መን ضعፈ ضعፍ ነው ያሉትም አሉ ሶሒህ ነው ያሉትም አሉ ሶሒህ ነው ያለውን ከተቀበል ሶሒህ ነው የሚለውን ከተቀበል አላመውታኩም ማለት በሞተ አካል ላይ ሳይሆን አላመን ሐضረሁል መውቱ ነው መውታ ብሏል አይደል አላህ ራሱ በቁርአን ኢነከ መይቱን ወኢነሁም መይቱን ይላል አይደል አንተም ሟች ነህ እነሱም ሟች ናቸው ይላል ይሄ ማለት ነብዩ ሙተዋል እንዴ አልሞቱም። ሳይሞት አንድ ሰው ለሞት የቀረበ ሰው መውታ ሊባል ይችላል፣ መይት ሊባል ይችላል ማለት ነው። ነብዩ መይት እንደተባሉ ሁሉ ማለት ነው። በህይወት እያሉ ነው እንደዛ የተባሉ። ስለዚህ እቅረኡ አንብቡ አላ መውታኩም አይ አላ መን ሐደረሁል መውት ሞት የደረሰበትንና የመጣበትን ሰው አረመውት ላይ ያለን ሰው ያሲን ያሲንን ቅሩለት ይላሉ ነብዩ አለይሂ ሰላቱ ወሰላም ኢላ አነ አልሐዲስ ለይሰ ቢሰሒሕ ሐዲሱ ግን ሶሒሕ አይደለም የሚለውን ነው ዋضሕና ራጅ ሐዲስ ይለኝ ሐዲሱ ضعيف ነው ሶሒህ ነው የሚለውን እንኳ ብናይ ሞተሰ ላይ ሱረቱ ያሲን እንቅራ ማለት አይደለም ይችን ተጠቅመው ነው ይችን ሐዲስ ተጠቅመው ያሲን ሞተሰው ላይ ይቀራል መቃብር ድረስ ከመቅራት ተደርጎ ተደርጎ አጋባን አልገባችሁም? ገባችኋል? وعن ام سلمه رضي الله تعالى عنها قالت دخل رسول الله صلى الله عليه وسلم لله ملائكتنا ገቡ ትልናለች ኡሙ ሰለማ دخل رسول الله صلى الله عليه وسلم على ابي سلمة አቡ ሰለማ ዘንድ ገቡ አቡ ሰለማ ኡሙ ሰለማ ናት የምታወራው ኡሙ ሰለማ የአባ ሰለማ ሚስት ናት። በዛን ጊዜ አቡ ሰለማ ጣረ ሞተ ላይ ያለ ነው። ኋላ ነብዩ አለይሂ ሰላቱ ወሰለም አግብተዋታል። ኡሙ ሰለማ አባ ሰለማ ከሞተ በኋላ ማለት ነው። አባ ሰለማ ዘንድ ገቡ ትለናለች። ኢላ አቢ ሰለመተ ነብዩ አለይሂ ሰላቱ ወሰላም ባሌ አቢ ሰለማ ታሞ በነበረበት ጊዜ እቤት ገቡ መጡ። አባ ሰለማ ማን ነው? አቡ ሰለማ ማለት ወ አብዱላህ ብኑ አብዱል አሰድ አልመክዙም አልቁረሺ መክዙማዊ ወይንም ቁረሻዊ የአሰድ ጎሳ አብዱል አሰድ የሚባለው አብደላህ ነው ስሙ። እብኑ አመቲ ረሱልላህ ሰለላሁ ዐለይሂ ወሰለም የነብዩ ያክስታቸው ልጅ ነው። ወአኹሁ ወአኹ ሐምዛ ሚን አርዳ አባ ሰለማ ማለት የነብዩም ወንድማቸው ነው። የሐምዛም ወንድም ነው። በረዳ በጥጂ ማለት ነው። በዘር በዘር ሀረግ ያክስታቸው ልጅ ነው። አባ ሰለማ ያክስታቸው ልጅ ነው። በጥቢ ደግሞ ወንድማቸው ነው። ሐምዛም ወንድማቸው ነው። አርባአቱም ተውበት ተወይባ ናቸው ያጠባቻቸው መውላቱ አቢ ለሀብ ለሀብ ባሪያ የነበረችው ተወይቢያ ተወይባ የምትባለው ነብዩንም አጥብታለች፣ ሐምዛንም አጥብታለች፣ አባ ሰለማንም አጥብታለች። ሶስቱም ወንድማማች ናቸው። ማን ማን? አቡ ሰለማ ነብዩ አለይሂ ሰላቱ እና ሐምዛ ማለት ነው። አንድ ሴት ጠብተዋልና ሀጀረ ይህ ሰው ይሄ አብዱል አብዱላህ ኢብኑ አብዱል አሰድ ወይም አቡ ሰለማ ሀጀረ ቢምርአቲ ኡም ሰለማን ይዞ ስደት ሂዷል። ኢለል ሐበሻ ወደ ሐበሻ መጥቶ ነበር። ወደ መዲናም ሂዷል። ሁለት ሀጀራ ሂጅረተይን ሁለት ስደት ነው ያደረገው። አቡ ሰለማ ሐበሻ መጣ፣ እንትን መዲናም ሂዷል። መዲና ላይ ነው እንትን በድር ላይ ተሳተፈ። ወደ የሐየው ኡሁድ የኡሁድ ጦርነት የኡሁድ ዘመቻ ጊዜ ተጎዳና ቆሰለ። ፈንደመለ ቁስለቱ አበጠ ثم انتفى ثم انتقص ፈነዳ ቁስሉ ፈማተ የሰላቲ ጁማድ ሱላ በአራተኛው ዓመተ ሂጅራ ቁስሉ ፈንድቶ ሞተ። አን ሰለማ ኡሙ ሰለማ ወተዘወጃ በዕደሁ ረሱሉላህ ሰለላሁ ዐለይሂ ወሰለም ሸዋል ነብዩ ዐለይሂ ሰላቱ ወሰላም ከዛም በኋላ ኡም ሰለማን አገቧል። ለማንኛውም አቡ ሰለማ ጋር ገቡ ትለናለች። ቁስለኛ ሆኖ እሁድ ላይ ቆስሎ ተኝቶ ቁስለቱ አብጦበት በነበረበት ጊዜ ነብዩ ዐለይሂ ሰላቱ ወሰላም መጡ። ቁስሉ በጣም ፈነዳ። ወቀድ ሸቀ በሰረሁ አይኑን ከፍ አድርጎታል። የሆነ አይንን ሻፍ ማድረግ መልቀቅ ማለት ወደ ሰማይ ወቀድ ሰጠ በሰረው ወቀድ ረፈዐ በሰረው አይኑን ከፍ አድርጎታል። ወደ ጣራ ወደ ጣራ ያያል ማለት ነው። ነብዩ ሲገቡ ፈአግመደሁ አይኑን ጭፍን ጭፍን አደረጉት። እንደዚህ እግማት ማለት አሁንም የሚሞት ሰው ያጋጣሚ ቢያጋጥማችሁ ጣረ መውት ላይ ያለ ሰው ብቻችሁን ብትሆኑ አይኑን ይሄንን ምን ማድረግ አለበት? እንደዚህ ማገናኘት አለብን። ይሄን ለምን ተጠቀምሎ እንዳይቀር ማለት ነው። ሲሞት ነፍሱ ስትወጣ አፍጦ ከቀረ እንደዛ ሆኖ ነው የሚቀር። ይሄን እጁን ራሱ ምን ማድረግ አለብን? ከሞተ በኋላ እግሩን ማጠፍ፣ መዘርጋት፣ ይሄንኛውንም እንደዚህ መዘርጋት፣ ማጠፍ ድልቅ ብሎ እንዳይቀር ማለት ነው። ነብዩ አለይሂ ሰላቱ ወሰለም ልክ ሲገቡ አቡ ሰለማ ጋር ወቀድ ሸጣ በሰረሁ አይኑን ወደ ጣራ ልኮታል። እንደዚህ ሸጣ ማለት ረፈዓ ማለት ነው። ፍጥጥ ብሎ ፈአግመበሁ ነብዩ ጥፍን ጥፍን አደረጉት አግመበው ፍጥጥ ብሎ እንዳይቀር ማለት ነው ከሞተ በኋላ ثم قال እንዲህ አሉ ነብዩ አለይሂ ሰላቱ ወሰለም ان الروح ነፍስ እኮ اذا قبض ሲወሰድ ነፍስ ስትወጣ ከአካሏ ስትነጠል የተባዓሁ البصر አይኑ ይከተላታል አሉ የሚሞት ሰው አይኑ ፍጥጥ ብሎ የሚቀረው ነፍሱ ስትሄድ እያያት ነው ሄደች እያለ ነው በዛው ይቀራል ሻጥ ብሎ ነፍስ ስትወጣ ተከትሏት ይሄዳል ያያታል حين تخرج روحه إن الروح ነፍስ إذا قبض ሲወሰድ ሲያዝ ሲመዘዝ ማለት ነው ከአካሉ የተባዐሁ البصر አይኑ ይከተለዋል አሉ ነብዩ አለይሂ ሰላቱ ወሰላም ይችን ቃል እንደተናገሩ አቡ ሰለማ መሞቱን አወጁ ማለት ነው إذا قبض اتبعه البصر ነፍስ ሲመዘዝና ሲወጣ አይን ይከተለዋል አሉ በዚህን ሰዓት ፈጎጀናቱን ሰዎች ተንጫጩ ሚን አህሊ ቤተሰቡ ሚስቱ፣ ልጁ፣ አካባቢ ላይ ያለ ሁሉ እንዳለ ፈበጀ አንጫጩ ማለት ነው። ጮቱን ለቀቁ። ናሱ ሚን አህሊ ቤተሰቦቹ ፈቃል እንዲህ አሉ ነቢዩ ሰላቱ ወሰላም ላ ተድዑ አለ አንፉሲኩም በራሳችሁ ላይ ዱዓ እንዳታደርጉ እንዳለምኑ እንዳትራገሙ ራሳችሁን ኢላ ቢኸይር መልካም ነገር እንጂ በራሳችሁ ላይ ጥሪ እንዳታደርጉ አሉ። ወይኔ እኔ ዛሬ በአንተ ቦታ ሂኜ ብሆን ምነው እኔ ቀድሜ ብሆን ምነው እኔ ሞቼ ብሆን ምነው ዛሬ አፈር በሆንኩት፣ ምነው ዛሬ እንደዚህ በሆንኩት አትበሉ። አሚን እንዳልከው ይሁንልህ እንዳልከው ይሁንልህ ይላል መላእክታ። ጥሩ አይደለም አይባልም አሉ ነብዩ አለይሂ ሰላቱ ወሰላም። ላ ተድዑ አላ አንፉሲኩም በራሳችሁ ላይ ጌታችሁን አትጠይቁት ኢላ ቢኸይር መልካም ነገር እንጂ ጥሪ አድርጉ አሉ። ዋተውላሁ ወይኔ ምናምን ሌላ ነገር ሰውቲ መፍጠር ማለት ነው። ለምን ፈኢነል መላኢካ መላኢካዎች ፈአሚኑ አሚን ይላሉ። አላማ ተቁሉን እናንተ የምትሉትን ነገር አሚን ዱአህ መቅቡል ይሁን ዱአህ መቅቡል ይሁን ማለት ነው። አሚን ምነው አፈር በሆንኩት አዎ ሁን ይላሉ። አላህ ያድርግልህ። ምነው ዛሬ እዚሁ በተገላገልኩ። ብዙ ነገር የሚባል ነገር አለ አይደል? ሰው በዛን ሰዓት ራሱን ከመቆጣጠር ስለ እንትን ራሱን መቆጣጠር ስለማይችል ብዙ ነገር ይናገራል። ለማንኛውም መጀመሪያ ተንቀርቀረ ማለት ነው። ላ ተድዑ አላ አንፉሲኩም ኢላ ቢኸይር መልካም ነገር እንጂ በራሳችሁ ላይ ጥሪ ልመና አታድርጉ። ፈኢነል መላኢካ መላኢካዎች ተአሚኑ አሚን ይላሉ። አላማ ተቁሉን እናንተ በምትሉት ነገር ላይ አሚን ይላሉና ثم قال ከዛ እንዳሉ ነብዩ አለይሂ ሰላቱ ወሰላም اللهم اغفر لأبي سلمة አላህ አቡ ሰለማን ይቅር በለው አንተ ምህረትህን ለግሰው ወርፈዕ ደረጀተሁ ደረጃውንም ከፍ አድርገው ፊል መህዲይን ቅን ከሆኑ ሰዎች ጎራ መድበው ወፍሰህ ለሁ ሰፋ አድርግለት ሲቀብሬ ቀብሩ ቀብሩን ሰፋ አድርግለት አሉ ነብዩ አለይሂ ሰላቱ ወሰለም። ቀብር ይሰፋል፣ ቀብር ይሰፋል ሀታ መገልበስ ወርስ ከሚሆን በአይናችን የምናየው በቃ ለምሳሌ ቆመን ሜዳ ላይ ቆመን ዙሪያውን ብንመለከት የትንሽ ጣራ ድረስ ነው የምንመለከት። የዚህን ያክል ይሰፋለታል ተብሏል። መቃብሩ ሰውዬው ያቺ ትንሽ ለህድ ትንሽ የሆነች ለህድ አጣቂኝ የሆነች ነገር መደልበስ ወርስ ትሰፋለች። ቢልማዕና ማለት ነው። አላህ እንዴት እንደሚያደርግ እሱ ያውቃል። እሱ ያውቃል እንዴት እንደሚሆን። ወፍሰህ ለሁ ፊ ቀብሪ መጥፎ መጥፎ ያለባቸው ሰዎች ደግሞ ምን ያደርጋሉ ብለዋል። ቀብር ታጣብቃቸዋለች። ሀታ የተኻለፍ አብላዑህ ማለት ነው። ይሄ ጉድን አጥንታቸው እስከሚተላለፍ ድረስ ታጨላልቃቸዋለች። እላያቸው ላይ ጥብቅ ትላለች፣ ታያይዛቸዋለች ብንከፍተው እንደዛ ሆኖ ላናየው እንችላለን። እንደዛ አይነት ነገር የለም። ማለት አንዳንድ የሆነ የነኪርና ሙንከርን ጥያቄ ለማወቅ እውነት መረቦክ ወማዲኑክ ወመነብዩክ ተብሎ የሚጠየቀው እውነት ከሆነ ብለው ውስጥ ላይ ለቀረጻ ያስቀምጡም ሰዎች ሰሚዕቱ ሀዘ ልኸበር መቃብሩ ጀና አስከሬኑ ራስቲ ላይ ያስቀምጧሉ ሲዱ ከፍተውት ማለት ነው። ለምን ቀባሪ ቀብሮ ሲመለስ የተወሰነ እርምጃ ከሄደ በኋላ ነኪርና ሙንከር መጥተው ጥያቄ ያቀርባሉ ይባላል አይደል? ያንን ለመቅረጽና ለመስማት ማለት ነው። ላይ ቃሉ ሀከዛ እንደዚህ አይነት ተፍሲር እነቢ ኢብን እንደዚህ አይነት ነገር እውነት ከሆነ አምናለሁ፣ እውነት ካልሆነ አላምንም ካለ ሰውየው መጀመሪያ አላምንም አላምንም ዩእሚኑነ ቢልገይብ ነው የተባለ የተባልነውን ነገር እህ ማለት መጥፎን አደጋን ነገር በራስ ላይ መመኘት ጥሩ አይደለም ነው የሚለው። አሚን ወላ ተድዑ አላ አንፉሲኩም ኢላ ቢኸይር አይቻልም። አንዳንድ የባህል አማርኛዎች የምንጠቀማቸውን መጥፎ ነገር ማለት ነው። ዱዓ ከሆነ ወላኪን አንዳንድ ጊዜ አባባሉ ደግሞ ዱዓ የማይሆንበት ጊዜ አለ ነብዩ አለይሂ ሰላቱ ወሰላም ፈኪለተከ ኡሙክ ብለው ብለዋል አይደል እናትህ ስጣ አሉ ይህ አባባል ነው እንጂ ወለይሰ ዱዓ ወለይሰ ዱዓ ሆነ ሙሉ ሐራም ነው ብለህ መወሰን አትችልም اللهم اغفر لأبي سلمة مهرت أدرجنت وارفع درجته في المهديين وارفع درجته درجه كف في المهديين إن كهون الترى ከነሱ ጋር መድበው ወፍሰህ ለሁ ሰፋ አድርግለት የቀብሬት መቃብሩን ሰፋ አድርግለት ብለው ነብዩ አለይሂ ሰላቱ ወሰለም ዱዓ አደረጉለት። ወነውር ለሁ ፊህ ያ ወነውር ለሁ ፊህ ወነውር ለሁ ብርሃን አድርግለት فيه በመቃብሩ ውስጥ نور ብርሃን በብርሃን አድርግለት አሉ ነብዩ አለይሂ ሰላቱ ወሰለም ጨለማ እንዳይወስድበት አሉ። መቃብር ውስጥ ደስታም አለ፣ መቃብር ውስጥ ቅጣት አለ፣ መቃብር ውስጥ ኒዕም አለ፣ መቃብር ውስጥ ብዙ ነገር አለ። የግድ ከ يوم القيامة አላህ ፍትሙን እንትኑን ሲራጥን ካለፉ በኋላ ከዛም በኋላ የሚመጣ አይደለም። ሁሉ ማንኛውም ነገር እዛው መቃብር ውስጥ ይጀምራል። የአደጋው process። የጥሩ ነገርም የመልካም ነገርም process እዛው ውስጥ ነው የሚጀምረው። እዚህ ራሱ ሰውየው ጀነት የሚኖርበትን አገር እዛው መቃብር ውስጥ ተኝቶ ያያል ያ ጀነት የሚኖርበትን ማለት ነው። ለዚህ ነው ሲራጥን ከተሻገረ በኋላ ወደ ጀነት በር ግቡ ተብሎ ከበሩ ዋናው የግቢው በር ሲከፈትና ሲገቡ ቀጥ ብሎ የራሱን ብሎክ ያውቀዋል ይገባል። ፈሁ አደሉ አላ በይቲ ሚን ዱንያ እዚህ ዱንያ ላይ የራሱን ቤት ከሚያውቀው የበለጠ እዛ የራሱን ብሎክ ለይቶ ያውቃል። የራሱን ቤት ያውቀዋል። የት ነው የኔ ሰፈር ብሎ ያውቀዋል። ለምን لأنه كان يراه في قبره ليلا ومساء نهارا وليلا صباحا ومساء ጧት ማታ ሁልጊዜ ያዋል እየመጣለት እዚህ ውስጥ ነው የምትኖረው እየተባለ ያሳየዋል። ያ ሽታው ሁሉ ነገር ይመጣለታል። ወነውር ለሁ ፊ ቀብሪ ቀብሩንም ኑር በኑር አድርግለት፣ ብርሃን በብርሃን አድርግለት አሉና ነብዩ ዱዓ አደረጉለት። ወኽሉፍሁ ተካው አንተ ምትክ ሆኖ ማለት ነው ይላሉ። አንተ ምትክ ሆኖ አላህ ቢዓቂቢህ በዘሮቹ በትውልዱ በልጆቹ ከኋላ አንተ ምትክ ሆነው አሉ ነብዩ አለይሂ ሰላቱ ወሰላም። አንተ ቋሚ ኃላፊ የቤተሰቡ ኃላፊ ሆነለት አላህ። ምክንያቱም ከኋላ ብዙ የቲሞችን ትቶ ነው የሄደው ለሴት ለሚስቱ ትቶ ማለት ነው። አንተ ምትክ ሆነው አላህ ከሱ የተሻለ የተካች ምናምን ነገር ብሎ ነብዩ ዱዓ ሲያደርጉልኝ ከአቡ ሰለማ የበለጠ አላገኝም ብዬ ነበር። ኋላ እሳቸው ነብዩ አለይሂ ሰላቱ ወሰላም መጡና ለራሳቸው ትዳር ጠየቁኝ። ስላለች ሙ ሰለማ እንደዛ ከሆነ እኔ እዚህ ሁሉ ሴት መካከል እነ አይሻ አሉበት እነ ሶፊያ ያሉበት እነ ዘይነብ መይሙና እነዚህ ያሉበት እኔ አልችልም፣ በጣም ቅናት ያጠቃኛል ምናምን ነገር አልኳቸው ትላለች አይሻ። እንትና ኡሙ ሰለማ ችግር የለም ለቅናቱ ዱዓ እናደርግበታለን አሉ። አላህ አብርዳታሉ ዱዓ አደረጉ። ከዛም በኋላ በቃ አገቧት ማለት ነው። የሚገርመው ግን እሷ እሷን ካገቡ በኋላ ሁለት ጎራ ሆኖ ነበር ነብዩም ትንሽ እንትን የሚሏቸው የአኢሻ group እና የኡሙ ሰለማ group ተብሎ የነብዩ ሚስቶች ማነው ዘጠኝ አራቱ አንድ ቦታ አምስቱ አንድ ቦታ ሆኖ የሆነ ትንሽ ግብ ግብ ነበራቸው በቅናት መንፈስ ማለት ወክሉፉሁ አንተ ምትክ ሆነው ፊ ከኋላ ቤተሰቦቹ ለዘሩ አንተ ምትክ ሆነው ብለው ነብዩ አለይሂ ሰላቱ ወሰላም ዱዓ አደረጉለት። ስለዚህ ለሞተ አካል ዱዓ ይደረግለታል፣ ከመቀበሩም በፊት ዱዓ ይደረግለታል ማለት ነው። ሶላቱ ላይ የራሱ ዱዓ አለ፣ መቃብሩም ላይ ዱዓ ይኖራል፣ እዚህም ላይ ዱዓ ይደረጋል ማለት ነው። ይችን ዱዓ ይዘው ነው ቁርአን ብንቀራ ምን ችግር አለ የሚባለው። ለምን አፍሶለ ዱዓ ቁርአን ስለሆነ ብለው የሚያመጡ አሉ። ወላኪን ነብዩ አለይሂ ሰላቱ ወሰለም ቁርአን ቀሩ የሚል የለም። እሳቸው ያደረጉትን ነገር እዛው እሳቸው ያደረጉትን ነገር ላይ ብቻ ብናሳጥረው ነው እንጂ ከቁርአንም ይበልጣል ማለት አይደለም። ማለት እዛ ሂደን አይደለም የምናወዳደረው ከቁርአን በላይ ይሆናል እንደዛ አይደለም የሚባለው ሲባል ነብዩ አለይሂ ሰላቱ ወሰለም ያሉት ምንድነው ያደረጉት ምንድነው እሱኑ ማድረግ ነው። ከቁርአን በላይ ሌላ ነገር አለ እንዴ ብለን የምንነሳ ከሆነ ይሄ مقاييس العقول ውስጥ እንገባለን። እንደ እንትን ሐመውያ ላይ እንደቀራ ነው። በአቅል ሚዛን ውስጥ እየገባን የራሳችን ፎርሙላ እየተጠቀምን መሄድ እንጀምራለን። ስለዚህ ነብዩ ያደረጉትን ነገር እዛው ያደረጉት ቦታ ላይ እዛው ላይ ማሳጠር ማለት ነው። አግባባናል። ዱዓ ማድረግ ለሞተው አካል ዱዓ ይደርሰዋል። እና የሞተ አካል ደግሞ ሰደቃ ቢደረግለት ይደርሳል። ነብዩ አለይሂ ሰላቱ ወሰላም ሶደቃ ነዝር ገብታ ነበረ እናቴ ግን ድንገት ሞተች። ሶደቃ ባደርግላት ያ ነገር ይደርስላታል ይነግሩ አዎ ብለው ነብዩ አለይሂ ሰላቱ ወሰለም መልስ ሰጥተዋል። ባለ ሐጅም እንደዚሁ ጠይቋል። ሐጅ የነበረበት አባቴ ሳያደርግ ሞተ፣ ባደርግለት ይደርስለታል? አዎ ይደርስለታል፣ ለሞተ አካል ጾምስ ሊጾምለት ይቻላል። መማተው አለይ ጾም ፈሌሱም ለሁ ወልዩ ጾም እያለበት የሞተ ኃላፊ ይጹምለት ተብሏል። ይቻላል። አሁን ሶላት የለም እሱ ለሶላት አልመጣም። ዑለማዎች መካከል የተለያየ ኺላፍ አለ። ሙተአኺሮቹ ከሻፊዕያ ሙተአኺር የሆኑት አይቻል ሙአለይሰ ልልኢንሳን ኢላ ማ ለሰው ልጅ የሰራው እንጂ ሌላ ነገር የለውም የሚል ነገር ስላለ የለም የሚል ነገር ነው ያሉት። ወላኪን ይቻላል ዱዓ ይደርስለታል። ቁርአን ብንቀራለት ይደርሰዋል። ቁርአን ቀርቶ መላክ ይቻላል። ሀዲያውን ማለት ነው። ለአባቴ ይድረሰው ለእናቴ ይድረሳት ወይም ለወንድሜ ይድረሰው ብሎ ቁርአን ቀርቶ ሰዋቡን ይቻላል ማለት ነው። ዱዓ ማድረግ ማለት ነው። ለምን اذا ማተ ብኑ ادم ይንቀጣ عمله الا من ثلاث ተብሏል አይደል? ሰደቀተን ጃሪያ አወለዱ ሷሊሁን የድዑ ለሁ ተብሏል። ከኋላ የቀረ ራሱ ለሱ ዱዓ ማድረግ ይችላል ማለት ነው። አንድ ከዚህ እንረዳለን። ሰደቃ ይቻላል። ሰደቃ መስጠት ዝም ብለን ሰደቃ እናደርጋለን። ግን አንድ ነገር ምን አለ መሰለህ፣ ሰደቃ በሶስተኛው ቀን በአስራ ሁለት በአርባ በሰማንያ ምናምን የሚባል ነገር የለም። ዝም ብለን ለምስኪኖች ማብላት ዝም ብሎ ለምስኪኑ ሶደቃ ማድረግ የሶደቃው አጅር ለአባቱ እንዲደርስ ይላል ለእናቱ ለወንድሙ ላክሱ ይችላል። የተወሰኑ ሰዎች ደግሞ ልጅ ብቻ ለአባት ለእናቱ እንጂ ከዛ ውጭ ላሉት አይደርስም የሚል ደግሞ አምጥተዋል። ከዚህ ሐዲስ ተጠቅሞ አወለዱ እንኳን ይሁን የዱዑ ለው ከሚለው ይዘው ወላኪን ነብዩ ለሞተው አካል ደግሞ እዚህ ላይ ለአቡ ሰለማ ዱዓ አድርገዋል። ችግር የለም ዱዓ ይደረጋል። ሶደቃ የሚለውን የተጠየቀው ጥያቄ የሐጅ ጥያቄ ወይንም ደግሞ የጾምም ጥያቄ መንካና አለይ ሰውሙን መማተ አለይ ሰውም ፈሌኩም ወልዩ ስላሉ ወልዩ ብቻ ጋር መያያዝ አለበት ያሉ ዑለማዎች አሉ እና ሶደቃ ይደረጋል። ሶደቃው ግን የተለያየ አለ። ምን አለ መሰላችሁ? ለአርባ የሚባል አለ፣ ለአስራ ሁለተኛው የሚባል አለ፣ ሰባት የሚባል አለ። ዛሬ አይኑ የሚፈነጭ አይኑ ምን የምንበት ነው አይኑ የሚፈርጥበት የሚባል አለ። አመት የአባቴ አመት ነው የሚባል አለ። በጣም የተለያየ ነገር አለ። ይሄ ሶደቃ የሚል አለው ስያሜ። ሶደቃ በጣም ደስ ይላል። ሶደቃ ግን ያለ ቦታው ነው የተደረገው። ክልክል እዛ ይደረጋል። ወደ ዕቃ ይደረጋል ሲል አራት ወር ካስቀ ባለ ሞተባቸው እንቀረዋለን ይቆጥራል ዒዳ ላይ ማለት ነው። አራት ወር ከአስር ይቆያል። እጃ ይቆጥራል። ምን አራት ወር ከአስር ይህ አራት ወር ከአስር ቀን ይላል እኮ የአራት ወር ምናምን ሶደቃ የአራት ወር ሶደ እኔ ነገርኳችሁ እኮ አራት ወርም በለው አምስት ወርም በለው ስድስት ወር በቃ ወር ብሎ ተቆጥሮ አይደለም ሶደቃ ዝም ብሎ በሙጥለቅ ነው የሚደረገው። ሶስት ቀን ሰባት የሚባላል አይደለም እኛ አጋጣሚ ሰው ሊሰበሰብ ይችላል። ይሄ እንደ ኢባዳ ተደርጎ እኮ ነው። ሰባት ሰባተውን አታልፍም። ከየትም ተበድሮ ያወጣል እንጂ ሰባትን እንደዚህ አይነት አለ። ለምን እንደዚህ ይሆናል? ያለ ቦታው አደራረጉ ነው። ቁል አላህ አጅር አለው አይደል ሲቀራ ያ አላህ አንድ ጊዜ ቁል አላህ ነው የቀራው። ሩኩ ላይ ቢቀራው ግን ቁል አላህ ምን ይሆናል? ሶላቱ ሲበራ እንደ ቁርአን አይደል እንዴ? ያ አላህ ቁርአን እኮ ነው የሚቀራው እ ያለ ቦታው ነው የተቀራው። በቃ እያንዳንዱ ነገር ጥሩ በጣም ጥሩ መሆኑን ብቻ አይደለም ማየት ያለብን፣ መቼ እንዴት የት መሰራት አለበት እኛ የምንሰራው መልካምን ነገር ብቻ ሳይሆን የተነገረን መቼም መስራት እንዳለብን፣ ለምን መስራት እንዳለብን፣ ለማን መስራት እንዳለብን የተነገረን ያችን መያዝ እኮ ነው ያ ነገር አርባ ሀምሳ ስልሳ ምናምን ሰባ ሁለት ሰማንያ ሁለት ምናምን አይባልም። ሰማንያ ሁለት እንደውም በሰማንያ ሁለት በሰማንያ ሁለተኛው ቀን የሚደረገው አርባ የሚባለው ተስካር የሚባለው ነው። እነሱ ጋር የተያዘ ነው። የእነሱ ነው እኛ ጋር የገባው። አስራ ሁለት የሚባለው የእነሱ ነው። ይህን ታውቃላችሁ አይደል? ነው ከነሱ ተያዘ ከኛ የመጣ አይደለም። ይህን ሶደቃ በማንኛውም ጊዜ ይደረግለት ሰው ችግር የለም። ተበድሮ ምን ብሎ እዳ አስገብቶ የየቲሞችን ገንዘብ ወደ ሶደቃ ማዞር ደግሞ እሱ ክልክል ነው። አቤት ዑለማዎች ፈትዋ ሰጥተዋል። ይሄን ይቻላል ነው ይቻላል ብለዋል። አይኑን ለባንክ ቤት ሰጥቶ መሄድ ይቻላል ነው ያለው ሸኽ አልባኒ ይቻላል ወጀማ አልሐቂቅ ፈቅደዋል ነው አጥንቱን ምናምን መተካት ለማድረግ ይሄ ራሱ ኦፕሬሽን የሚባለው የሱን ኩላሊት ለሌላ መተካት ምናምን ምናምን የሚባለውን ነገር ሰጥተዋል። ለህክምና ዘርፍ ለማዋያል ለምሳሌ እንትን የሚማሩ እንትን እያደረጉ ህክምና ለመለማመጃ ምናምን ነገር እሱን ራሱ ፈቅደዋል። መጀመሪያ አልፈቂዎች ተጠይቀው በጅዳ ላይ ባደረጉት ስብሰባ ይህንን ፈቅደዋል። ወሚንሁም መየነሃ የሚከለክልም አለ። አይንን ግን መስጠት መውሰድ ይቻላል የሚሉ አሉ። ወሚንሁም መንሃ ወሚንሁም መን አጃል ቁርአን ማስቀራት ቁርአን ማስቀራትማ አጅር መዛው መቀበል ነው። ያ ክልክል ነው ማለት በረመዳን የሚደረግ ነገር አለ። ከአሱር ምናምን በኋላ ቁርአን ያስቀሯት ያስቀሯት ያስቀሯቸውና መጨረሻ ላይ ሩዝ ያበሏቸዋል። ያ ላሙ ጠብ ብሎ ያንን ኢነርጂውን ነው የፈታው። አጥፍሮ አጥፍሮ ምን እንደዚህ አይነት ወደቃ ያለ ማለት በቃ እነማ ኑጥዒሙኩም ሊወጅህላህ ላ ኑሪዱ ሚንኩም ጀዛአን ወላ ሹኩራ ብሉ፣ ጠጡ፣ ሂዱ። በቃ ሌላ ነገር ሶላዋት የለም ቁርአን ምን አይ እስከሚደርስ ድረስ ቁርአን ልቅራ ከተው ችግር የለም። ሶላት እስከሚደርስ ወይንም ሰደቃው እስከሚደርስ ድረስ ቁርአን ልቅራ ካለ ፈቃዱ ግን ቁርአን መቅራት አለብን። ለምን አቀራም? ቁርአን እንድትቀሩልን ተብሎ ግን አይቀራምልን። ይሄ እኮ አጅር ነው። ህክም አድርገን ሰው እሱም ራሱ ቁርአኑ ሲቀራ እኮ አጅር አይደለም እየቀራ ያለው ለምን ነው? ሩዝ ወደ ትንሽ ስለሚበላ ነው ከፍጡር በኋላ وعن عائشة رضي الله تعالى عنها أقولتنا لنا عليك እ ምኑ አዎ ያለ ቦታው አንደኛ ተሸብሃለ ቢድዓ መፍጠር ነው የተለያየ ነገር አለበት እንደዛ መደረግ የለበትም አዎ መደረግ የለበትም። ሶሒህ ጥሩ የሆነ ዝም ብሎ በሙጥለቅ ለምስኪኖች ዝም ብሎ ማብላት። ይኸው ጁሙዓ ቀን ታደርጋለህ፣ ከፈለክ ዛሬ ታደርጋለህ። ለምስኪኖች ታብላ። ያ አላህ ለእናቴ ይደርስላት፣ ለአባቴ ይደርስ፣ ወንድሜ ላጎቴ ይደርስ ነው። አዎ ይደርሳል። በቢድዓ የተሰራማ አይደርስም። እንደዛ እንዳንሰራው እኮ ነው እ ጀሚዕ ላሟት ጀሚዕ ላሟት ብሎ እንደዛ በውስጥ በቃ ፈቃድ ላለው ፈቃድ ላለው ሰው وعن عائشة رضي الله تعالى عنها أن النبي صلى الله عليه وسلم حين توفي النبي عليه الصلاة والسلام በሞቱ ጊዜ ሱጄ ተሸፈኑ እንዲጠቀለሉ እንዲሸፈኑ ተደረገ ሱጄ ተሸፈኑ ሒነ ቱፍቴ ነብዩ አለይሂ ሰላቱ ወሰላም በሞቱ ጊዜ ትለናለች አኢሻ ሱጄ እንዲሸፈኑ ተደረገ ቢቡርድ ቢቡርድን ሒበራ በሒበራ ኩታ ማለት ነው ሒበራ በሒበራ ኩታ የእጅ ጉርጉር የሆነ ጋቢ ነገር ነው። በሱ እንዲጠቀለሉ ተደረገ ነብዩ አለይሂ ሰላቱ ወሰላም። ቀብለ ለገስል ነው ከመታጠባቸው በፊት ነው እና ጀናዛ ከዛም በፊት ቀብለ ለገስል መሸፈን አለበት። ሰውነቱ መጋለጥ የለበትም። ሌላውን ይሄን ከዚህ በታይ እንትን ካሉ ችግር የለም ምናምን አይባልም። በይነ ሱረት ወሩክ ያለውን ከሸፈን ችግር የለም ምናምን አይባልም። ተሸፍኖ መቀመጥ አለበት። ከታጠበ በኋላ ከፈኑ ይከፈናል። ዋናው ኖርማሉ ማለት ነው። ይሄ ከፈን አይደለም። ቢቡርድን በጋቢ ማለት ነው። ሒባራ ዥጉርጉር የሆነች ጋቢ በዛ ጋቢ ነብዩ አለይሂ ሰላቱ ወሰላም ተሸፍነው እንዲቀመጡ ተደረገ እስከሚታጠቡ ድረስ ትለናለች። ከዚህ የምንወስደው ምንድነው? አንድ ሰው ከሞተ በኋላ ሳሳ ባይሆን ስስ ልብስ ነው ላይ ላይ ጣል መደረግ ያለበት ሙቀት እንትን እንዳይለው መይቱን ሰውነቱ እንዳጥና ቶሎ እንዲፈነዳ አድርገዋል እና የሞቀ ነገር መሆን የለበትም። በጣም ስስ ነገር ጣል ይደረጋል። እንዲለብስ ይደረጋል ማለት ነው። ማቀለ ሐዲሱ ሙተፈቅ ግልጽ ነው አይደል? ይሄ ቀብለ ለቀስ ከመታጠብ በፊት ነው። ከትጥበት በኋላ ደግሞ ከፈል ነው። ወአነሃ አሁንም ከራሷ ከአኢሻ አነ አባ በክርን ስድቅ ረዲየላሁ ተዓላ አንሁ ቀበለ ነቢይ ሰለላሁ ዐለይሂ ወሰለም ነቢዩን ሳማቸው ባዕደ መውቲ ከሞቱ በኋላ ሳማቸው ነቢዩን ዐለይሂ ሰላቱ ወሰላም ረዋሁል ቡኻሪ ኢማሙል ቡኻሪ ዘግበውታል ሐዲሱን አቡበክር ስዲቅ እንደማደፈለ في بيت عائشة በገቡ ጊዜ ነብዩ አለይሂ ሰላቱ ወሰላም ሞተው ነበር እና እንትናቸውን ልብሳቸውን ገለጠና ሳማቸውና سرت طيبا في حياتك وبعد موتك ከመሞትህም በፊት ጠይብ ነበር ካሁንም ጠይብ ነህ አሉ አቡበክር ስዲቅ አቡበክር ስዲቅ የሞታቸው መንስኤ የነብዩ እጦት ልባቸውን አፈንድቶት ነው የሚሉ የሲራ ምሁራኖች አሉ። በጣም በቃ እጅግ ብቸኛ የሆነ ሰው ቢኖር አቡበክር ስዲቅ ነው። የተጎዳ በጣም የተጎዳ ኡማው ተጎድቷል። ሰሃቢይ ሁሉ ተጎድቷል። እንደ አቡበክር ስዲቅ ግን የተጎዳ የለም። ለምን? ለአነ አባበክር ስዲቅ ካነ ዩሂቡሁ አሸደ ሊማ የሕቡ ጀሚዕ ልኸልቅ ከሚወደው በላይ አቡበክር ስዲቅ ነብዩን ይወዳቸዋል። ለዚህ ነው ሳም አደረጋቸው። ይሄ እንደውም ኢጅማዕ ነው ይላሉ ዑለማዎች። የሞተን ሰው አባቱ፣ ወንድሙ እንደሚወደው አካል አጅነብይ ያልሆነ ሰው ቢስም ይችላል። አጅነብይ የሆነችን ሴት መሳም አይቻልም፣ አይፈቀድም። ግን አጅነብይ ያልሆነን አባትን እናትን መሳም ይቻላል። ኢጅማዕ ነው። ለነ አቡበክር ስድቅ የነብዩን ግንባር በሳመ ጊዜ ሰሓባ ሁሉ ዝም ነው ያለው። ኢጅማዕ አለበት ይላል። ስለዚህ የሞተን ሰው ሳም ማድረግ ችግር የለም። እሚገርም አቡበክር ስድቅ እንደዛ ተጎድቶ ውስጡ እንትኑ እስከሚፈነዳ ድረስ ወይንም ውስጡ እስከሚጎዳ ድረስ እያለ ግን አስቡት ምን አይነት አዝም እንዳለው ምን አይነት ወኔ ሶብር እንዳለው ተመልከቱ። ምን ዑመር من الذي يقول ومن رأيته يقول أو ومن سمعته يقول أن محمدا مات أقطع عنقه بالسيف አለ። ሙሐመድ ሙቷል ሲል የሰማሁትን ሰው አንገቱን እቀለዋለሁ ብሏል በሰይፍ ማን ዑመር። አቡበክር መጡ። ነቢዩ እንደሞቱ አረጋግጧል። በቃ فإن من يعبد محمدا فإن محمدا قد مات መሐመድን ሲያመልክ የነበረ መሐመድ ሙቷል። ፈኢነ መን ያዕቡዱ ላህ ፈኢነ ላህ ሐዩን ላ የሙት አላህን የሚያመልክ ደግሞ አላህ ምንጊዜም ህያው ነው በል ያምልክ ይቀጥል። ነብዩ ከሞቱም በኋላ በእስላሙ ላይ መጽናት አለበት ብሎ ሙሐመድ ሙተዋል ብሎ የመጀመሪያው አዋጅ ነጋሪ ማን ነበር? አቡበክር ሲዲቅ አቡበክር ሲዲቅ እነከ መይቱን ወኢነሁም መይቱን የሚለውን አያ ሲያነብ ገና ዛሬ የሰማኋት መሰለኝ ይላል ዑመር ራሱ አያዋል እስከዛሬ ቀርቻታለሁ። ስለዚህ ወለኢን ማተ አው አላ አዕቃቢኩም ቢሞት ወይ ቢገደል መሐመድ ሐዋርዩ ትመለሳላችሁን? የለም ጽኑ በዛው ላይ አቡበክር ስዲቅ እችን ተናገረ።